خيرا آه بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد فالسلام عليكم ورحمة الله وبركاته هنا ሁለት ደርስ ነው ፍቁል ሙዋዘናት ብዬ ብለን ሁለት ደርስ ነው አንደኛው القواعد الفقهية principles of Islamic jurisprudence እንደዚህ እነኚህ ናቸው القواعد ወይንም pillars ማለት ይቻላል of Islamic እና prudence خير القواعد الفقهية ማለት ምንድን ቃዒዳ የሚለው ቀዋዒድ የሚለው ቃዒዳ የሚለው ፕሉራል ነው ቃዒዳ ማለት ፕሪንሲፕል ማለት ነው ስለዚህ ፕሉራው ፕሉራሉ ቀዋዒድ ይሆናል አልቀዋዒድ አልቀዋዒድ አልቀዋዒድ ማለት አልቀዋዒድ ማለት ፕሪንሲፕልስ ማለት ነው አልቀዋዒድ ማለት ፕሪንሲፕልስ ማለት ነው ስለዚህ አልቀዋዒድ الفقهية ማለት ፊቅሃዊ ፊቅሃዊ ፊቅሃዊ ማዕዘናት ማለት فقهاوي من أزنات ناتشو القواعد الفقهية يبالال القواعد الفقهية يبالال مرحبا أشياء أحبتي بسم الله الرحمن الرحيم القواعد الفقهية ማለት ፊቅሃዊ የሆኑ ማዕዘናት ማለት ነው قواعد ማለት ማዕዘናት قاعدة قاعدة ማለት principle ማለት ነው ህጎቹ ማለት ነው ህግጋቱ እነኚህ ቀዋይድ ይባላሉ ወፍቁል ሙዋዘናት ማለት ደግሞ ሰዎች in difference ሲሆኑ በሁለት ነገሮች መሃል ልተወው ልስራው ወይ ሁለት የግድ መሰራት ያለባቸው ነገሮች ሲመጡ የትኛውን ላስቀድም እና ሙዋዘና ማለት ነው ግራቀኙን ማመዛዘን ግራቀኙን ማመዛዘን የሚገርም እንትን ይሰጠናል ክሉ ይሰጠናል። ስለዚህ ብዙዎቻችን ትናንሽ ቃዲዎች እንሆናለን ብያለሁ ኢንሻአላህ። እሺ መሳድሩ ሸሪዓ የሸሪዓ መሰረቱ ማለት ሸሪዓውን በሸሪዓው ይሄ ሐላል ነው ይሄ ሐራም ነው ይድነው ለማለት ሁክም ለማስተላለፍ መሰረቱ ሶስት ነገር ነው። መሰረቱ ሶስት ነገር ነው። የመጀመሪያው ምን ይላል? አልቁርአን ስለዚህ አልቁርአን የመጀመሪያው አልቁርአን ቁርአን የሸሪዓው መስደር ነው። መስደር ማለት ሶርስ ማለት ነው። አልቁርአን ሁለተኛው ወል ሐዲስ ሐዲስ ነው። የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ከነብዩ ሰለላሁ ዐለይሂ ወሰለም የወረደ ማለት ነው። እሳቸው የተናገሩት የከለከሉት ያዘዙት ሰርተው ያሳዩት ሲሰራ አይተው የተውት ይሄ ወይንም አይተው ያጸደቁት صحيح በሆነ መንገድ የመጣ ማለት ነው። ሶስተኛው ደግሞ ወል ኢጅማ ኢጅማ ስምምነት ማለት ነው። ግን ማንኛውም ተራሱ የተስማማው ሳይሆን ኢጅማኡል ዑለማ ዑለማ የተስማሙበት ነው። ኢጅማኡል ዑለማ ዑለማ የተስማሙበት በተለይ በቁሩን አልሙፈደላ በተለይ በቁሩን አልሙፈደላ በቁሩን አልሙፈደላ ውስጥ ያሉ ዑለማ የተስማሙበት ማለት ነው። ኢጅማዑል ዑለማ ይባላል። አጅማዕ ሰሓበቱ አላ አጅማዕ ዑለማው ይባላል። አልቁሩን አልሙፈደላ ማለት ነብዩ ሰለላሁ ዐለይሂ በነበሩበት ዘመን ቀጥሎ ባለው በታቢዒዎች ዘመን ቀጥሎ ባለው በታቢዑ ታቢዒን ዘመን የነበሩ ዑለማዎች ማለት ነው አልቁሩን አልሙፈደላ በእነኛ ዘመን የነበሩ ዑለማዎች የተስማሙበት እዚህ ቦታ ላይ ምን ማለት ነው? ለምሳሌ መካ ያሉ ዑለማ መካ ያሉ ዑለማ ቀጥሎ መዲና የነበሩ በስራ ኩፋ፣ ዲመሽቅ፣ ሻም ማለት ነው። እዚያ አካባቢ ያሉ ዑለማዎች ሁሉ ተስማምተው ይሰሩት የነበረው ነገር የቱ ይህ إجماع العلماء ይባላል። إجماع በጊዜ የተገደበ አይደለም። ግን አሁን ባለንበት ዘመን በአለም ላይ ያሉ ዑለማ ሁሉ ተሰብስበው አንድ ነገር ለማስተላለፍ በሆነ ነገር case ለማስተላለፍ ነገሮች ስለማይመቹ ነው። በዛ ጊዜ አንደኛ ይታወቃሉ ከተሞቹ ሰዎች ሁሉ በእያንዳንዱ ከተማ ላይ ያለውን አሊም ያውቃሉ። ተጽፎ ነው ያለው። ቴክኖሎጂ ወደ ኋላ የቀረ ቢሆንም ሰዎች ግን የእያንዳንዱ ሰው ንግግር መጥቀስ ይችሉ ነበር። ስለዚህ ኢጅማዕ ዑለማ ማለት ዑለማዎች የተስማሙበት ማለት ነው እና የሸሪዓው ሸሪዓው مصدره አንድን ነገር ለማስተላለፍ አልቁርአን ወልሐዲስ ወልጅማ አልቁርአን ወልሐዲስ ወልጅማ ከዚህ ቀጥለን የምናየው ፖይንት አልማዕሩፍ ወልሙንከሩ ሉገተን ወስጢላሐን ማዕሩፍ ነው ይባላል። ይሄ يأمرون بالمعروف وينهون عن المنكر ይባላል። لغة ሉገተን ወስጢላሐን አልማዕሩፍ ማለት አልማዕሩፍ ማለት በቋንቋ ደረጃ አረፈ ከሚለው ነው የተያዘው። አረፈ አወቀ ያዕሪፉ ያውቃል ሁወ አሪፉን እሱ አዋቂ ነው ዛከ ማዕሩፍ ያ የታወቀ ነው ይባላል ኖውን ማለት ነው ሙንከር የሚለው ቃል ደግሞ አንከረ ከሚል የተያዘ ነው አንከረ አንከረ ማለት አላወቀውም ማለት ነው ለምሳሌ ኢብራሂምን ሰላም ያሉት መላእክት ኢብራሂም ስለማያውቋቸው ምን አሉ ቃለ ሰላሙን ቀውሙን ሙንከሩን እናንተ ከዚህ በፊት ማላቃችሁ ሰዎች ሰላም በእናንተ ላይ ይስፈናል። ስለዚህ منكر ማለት የማይታወቅ ማለት ነው። አንከራ ማለት አንከረው የጀሂለው አላወቀው ينكر إنكارا ذاك منكر ማነው هو منكر وذاك منكر ይባላል። منكر ማለት እውቅና ያልተሰጠው ማለት ነው። ይሄ በቋንቋ ማን ነው منكر ማለት ያልታወቀ ማለት ነው ያልታወቀ የማይታወቅ ነው አሁን ወደ እስጢላህ አንድ ማለት ደግሞ ኮንቬንሽን ማለት ነው የዑለማዎች ኮንቬንሽን ዑለማዎች ተስማምተው እንዲህ ብለው ያሉት እንደገና ወሸርዓን ይባላል በሸሪዓ ደረጃ በሸሪዓ ደረጃ በሸሪዓ ደረጃ ማዕሩፍ ማለት ምንድነው ሙንከር ማለት ምንድነው? በሸሪዓ ደረጃ ማዕሩፍ ማለት ማ አረፈሁ ሸርዑ ሸሪዓው ያወቀው ነገር እውቅና የሰጠው ነገር ይደረግ መልካም ነው ተብሎ የተባለለት ነገር ነው። ለምሳሌ ሰደቃ ማዕሩፍ ነው። بر الوالدين معروف ነው። مساعدة اليتامى معروف ነው። የቲሞችን መንከባከብ፣ እናትና አባትን መካደም፣ ሰደቃ ማድረግ እንዲያው معروف ይባላሉ። منكر ማለት ما أنكره الشرع ሸሪዓው ሸሪዓው መንገዱ ማለት ነው። የ Islamic መንገድ እውቅና ያልሰጠው ቦታ ያልሰጠው ነገር ሙንከር ይባላል። ለምሳሌ ኸምር መጠጣት እውቅና ተሰጠው መሆን ዚና ሙንከር ነው የሚባለው። ሰውን መስደብ ሙንከር ነው። ነሚማ ወሬ ማዋሰድና ሰውን ማማታት ሙንከር ነው። ይሄ ቦታ ያልተሰጠው እውቅና ያልተሰጠው ነገር ሙንከር ይባላል። ስለዚህ ማዕሩፍ ነው ሙንከር ነው ሲባል ያእምሩነ ቢልማዕሩፍ ወየንሀውነ አኒል ሙንከር ሲባል ከዚህ አንጻር ነው። ሸሪዓ ማለት ሸሪዓ ማለት አላህ የደነገገው ህግ በነቢ صلى الله عليه وسلم የተብራራው ህግ ማለት ነው። ነቢ صلى الله عليه وسلم የኖሩት ህግ ሀዲየ ሸሪዓ በቋንቋ ደረጃ መንገድ ማለት ሲሆን እዚህ ቦታ ላይ ግን አላህ ለሰዎች የሰጠው code of life ማለት ነው። እዚህ ቦታ ላይ code of life ሰዎች በምን ሁኔታ ነው መንገዳችን እንትን ሀያታቸውን መምራት ያለባቸው code of life ማለት ነው። ስለዚህ አላህ የሰጠው ያወረደው code of life አለ። ነብዩ صلى الله عليه وسلم ኖረውታል፣ ሰሃቦቹም አብረው ኖረዋል። ስለዚህ ማዕሩፍ ማለት ይሄ ነው፣ ሙንከር ማለት ይሄ ነው። ከዚህ ቀጥለን የምናየው ነገር الأحكام የሚባል ነው። الأحكام ማለት ሁክም የሚለው ቃል plural ነው። ሁክም ማለት ፍርድ ማለት ነው። የዚህ plural አህካም ይባላል። جمع حكم አህካም ነው። አሁን الأحكام في الأشياء በነገሮች ላይ የሚሰጥ አህካም አለ። ነገሮች ማለት ሰዎች የሚጠቃቀሙባቸው ነገሮች ማለት ነው። ወይ የሚበሉት ወይ የሚሰሩት አሽያ ማለት ምንድነው? ሰዎች ወይ የሚበሉት ወይ የሚሰሩት ወይ የሚለብሱት ብቻ ሰዎች የሚጠቃቀሙበት ነገር እና ሰዎች የሚጠቃቀሙበት ነገርና ሰዎች የሚሰሩት ነገር አሽያ ይባላል። ስለዚህ በእነኚህ ውስጥ የሚሰጥ ሁክም አለ። አንደኛ ሐላል ይባላል። ይህ ነገር እኮ ሐላል ነው ይባላል። ለምሳሌ ወተት መጠጣት ሐላል ነው ይባላል። ስለዚህ እኔ ያጉቴ ልጅ ባገባ ሴት ልጅ ሐላል ነው ይባላል። አሁን አልአሰጥ ልብስ ብለብስ ካራ ሐላል ነው። አአ ሐር ብለብስ ሐር ልብስ ብለብስ ይባል ሴት ከሆነች የምትለብሰው ሐላል ነው፣ ወንድ ከሆነ ግን ሐራም ነው ይባላል። ስለዚህ ሰዎች የሚሰሩት እና የሚጠቃቀሙበት ነገር ላይ የሚሰጥ ሁክም አንደኛው ሐላል ይባላል። ሐላል ማለት ምንድን ነው? ይህን ማወቅ ሐራም ይባላል ደግሞ ሐራም ማለት እርም የተደረገ ማለት ነው የተከለከለ ቀጥሎ ሙስተሐብ ይባላል የተወደደ ነገር ማለት ነው ሙስተሐብ ሙባህ ይባላል የተፈቀደ ማለት ነው ሙባህ ማለት የተፈቀደ ነገር ማለት ነው ከራህ ነው ይባላል የተጠላ ማለት ነው ስለዚህ አሁን ስናወራ ሐላል ነው ሐራም ነው ሙስተሐብ ነው ሙባህ ነው ከራህ ነው ይህንን terminology ማወቅ አለበት ከዚህ ቀጥሎ ፊል ሙዓመላት ወተካ ወተካሊፍ ተካሊፍ ተካሊፍ ብሉት والتكاليف ከካፍ አሊፍ በኋላ ላም ጨምሮባት ስተይብ ነው የተሳሳትኩት في المعاملات والتكاليف ደግሞ في المعاملات والتكاليف تكاليف ማለት በሰዎች ላይ የሚጫን ነገር ማለት ነው ዋጅብ እንላለን ለምሳሌ ሰላት ምንድነው ዋጅብ ነው እንላለን አሁን ሰላተ አልኢሻ ዋጅብ ነው አምስት ወቅት ሰላት ዋጅብ ነው እንላለን ስለዚህ ቀጥሎ ዊትርስ እንላለን ሱና ነው ግን ሱና ሙአከዳ ጥብቅ የሆነ ሱና ነው እንላለን ስለዚህ በተካሊፍ ውስጥ ዋጅብ የሚባል ነገር አለ ፈርድ ይባላል ፈርድ የሚባለው ደግሞ ፈርዱ አይን ይባላል ፈርዱ አይን ማለት አንድ እያንዳንዱ ግለሰብ ሊሰራው የግድ የሆነ ነገር ፈርዱ አይን ይባላል ለምሳሌ ሰላት ፈርዱ አይን ነው በቃ ተወኔ ሰግድልሃለሁ አይባልም ስለዚህ ሰላትን ተወኔ ሰግድልሃለሁ ማለት አንድ ሰው ታሞ መድኃኒት ታዞለት በቃ ተኛ አንተ መድኃኒቱን እኔ ውጥልሃለሁ ይሻልሃል እንደ ማለት ነው። እንደውም ይሄ ዱንያ ላይ የሚቀር ነው ጉዳቱ እንኳን ያ አኺራ ድረስ የሚዘልቅ ነው። በጣም ከባድ ነው። ለዚህ ሰላት መስገድ ፈርዱ አይን ይባላል። ቀጥሎ ፈርዱ ኪፋያ ማለት ደግሞ አንዱ ከሰራው ከሁሉም ላይ ይወድቃል ተጠያቂነቱ። ለምሳሌ አንድ ሰው በጎረቤት ከሞተ ያን ሰው መቅበር ፈርድ ነው። ግን የተወሰኑ ሰዎች ከቀበሩት የተቀሩት አይጠየቁም። ካልተቀበረ ግን የመንደሩ ሰዎች ሁሉ ይጠየቃሉ። ስለዚህ ከረት ከፊሉ ከሰራው ሌሎች የማይጠየቁበት ፈርዱ ኪፋያ ይባላል። ይህንንም ማወቅ አለበት። ቀጥሎ መስኑን ይባላል። መስኑን ማለት ሱና የሆነ ማለት ነው። ይህንንም ቃል ወቁ። አሁን በቁርአን ወይ በሐዲስ ላይ አምር ከመጣ ትዕዛዝ ከመጣ ትዕዛዙ ምንድነው የሚያመለክተው ብለን መጠየቅ አለብን። አልአምሩ ወሙፋዱሁ ይባላል። ለምሳሌ ትዕዛዝ መጥቷል፣ ሀል ሁወ ሊልውጁብ አው ሊልኢባሃ ይባላል። ሀል ሁወ ሊልውጁብ አው ሊልኢባሃ ለምሳሌ አላህ ለምሳሌ አላህ ወአቂሙ ሰላተ አለ ሰላትን አቋቁሙ ወአቱ ዘካት አለ ዘካን ስጡ ወአቲሙ الحج والعمرة لله ሐጅንና ዑምራ ለአላህ ሙሉ አለ እነኚህ ነገሮች አምር ናቸው أقيموا آتوا أتموا። ይሄ imperative ነው do form ነው ትእዛዝ ነው ግን ይህ ትእዛዝ ውጁብ ነው ወይስ ኢባሃ ነው እንላለን አዎ አሁን ውጁብ ነው ስለዚህ الأمر مفاده الوجوب። እዚህ ቦታ ላይ ትእዛዙ ምንን ያመለክታል ዋጅብነትን ያመለክታል እሺ وكلوا واشربوا ይላል አላህ ብሉ ጠጡ ወኩሉ ወሽረቡ ብሉ ጠጡ አለ አላህ ወኩሉ ወሽረቡ ብሉ ጠጡ አለ ኩሉ ወሽረቡ የሚለው ዋጅብ ነው ወይስ ኢባሃ ነው ለመፍቀድ ነው አላ። እዚህ ቦታ ላይ ኩሉ ወሽረቡ ሊልኢባሃ ነው ፈቅዷል አላህ ማለት ነው እንጂ ያልሰራው ሰው ይቀጣል ማለት አይደለም በቀጥታ በሌላ ዞሮ ግን የሚያስጠይቀው ነገር አለን መጣበታለን። አልበላም አልጠጣም ማለት ግን ትዕዛዝ ሲመጣ ያ ትዕዛዝ የመጣው ዋጅብነትን ለማመልከት ነው ወይስ ኢባህነትን ይሄ ይጠየቃል ማለት ነው አነህዩ ወሙፋዱሁ ነህይ ካለስ ነህይ ማለት መከልከል ማለት ነው አነሂ መከልከል እዛ ቦታ ላይ ከመጣ ወሙፋዱሁ እና መከልከሉ ምንድነው? ይህንንም እንጠይቃለን። ለምሳሌ ለምሳሌ ወላ ተቅረቡ ዚና ይላል። ዚናን እንዳትቀርቡ ይላል። ወላ ተቅረቡ ዚና ዚናን እንዳትቀርቡ ይላል። ይሄ ማለት ምንድነው? ይሄ ትዕዛዝ ይሄ ትዕዛዝ ለምንድን ነው ሊተሕሪም ነው እንላለን ስለዚህ አንድ ክልክል መከልከያ የሆነ ሲጋ ሲመጣ هل هو للتحريم አው ሊልከራሃ ብሎ መጠየቅ ይሄ የአዋቂዎች ጥያቄ ነው ምን ይባል መሰላችሁ አሳምሮ መጠየቅ አሳምሮ መጠየቅ ግማሽ መልስ ነው ይባላል አዝቢት ሲችል አጠያየቅ ይባላል። ስለዚህ አጠያየቃችን ራሱ ያምራል ማለት ነው። ይሄን ከተማ ሌላው ቢቀር ማለት ነው። ኡስታዝ እዚህ ቦታ ላይ ነህ ያለ ይሄ ነህ ሊተህሪም ነው ወይስ ሊልከራሃ ነው ብለን እንጠይቃለን። አላህ እንዲህ ብሎ ከረከረ። ኸይር አሁን አይዞ አላህ ወላ ተቀረቡ ማለል የቲም አለ። የቲምን ገንዘብ አትቅረቡ አለ። የቲምን ገንዘብ መቅረብ ሊትሪል ከራሃ ነው መቅረቡ ከራሃ ነው ምክንያቱም ጥሩ ነገርን እንደው ገንዘብ ነገርን ነፍስ የምትጓጓለትን ነገር መቅረብ ከራሃ ነው ግን ከበላውስ አሁን ሐራም ነው ወላ ተአኩሉ ኢነ الذين يأكلون أموال اليتامى إنما يأكلون في بطونهم نارا ስለዚህ ወደ حرام ነገር መቅረብ የምን ይባላል የዘፈን ዳርዳሩ እስክስታ ነው ይባላል እንግዲህ ብዙ አላውቅም በዚህ ዙሪያ ማለት ነው ምን ማለት ነው ወደዛ መቃረቢያ ነው እና ከከራሃ ወደ ተሕሪም ይዘለላል ወደ حرام ወደ ሆነ ነገር ይገባል ማለት ነው خير ስለዚህ ይሄ ነህይ እንላለን ሊተሕሪም ነው ወይስ ሊልከራሃ ነው ብለን እንጠይቃለን ማለት ነው ኸይር አሁን ኢዛ ጃአ አልአምሩ አው ነህዩ ዩስአሉ ሀል ሁወ ዓሙን አው ኻሱን ሊልዓሚል ሙጥለቁን አው ሙቀየዱን ሊዘማን ወልመካን አሁን ደግሞ አም ኻስ ሙጥለቅ ሙቀየድ የሚባሉ ነገሮች አሉ ለምሳሌ አንድ ትዕዛዝ መጣ ወይ የሆነ ክልክል የሆነ ነገር መጣ ይህ ነገር አም ነው ወይስ ኻስ ነው እንላለን አላህ Subhanahu Wa Ta'ala ወላ ተኽዳዕና ቢልቀውሊ ፈቁልነ ቀውለን ማዕሩፋ ብሏል ሱረቱል አሕዛብ በንግግርም አትስለምለሙ ብሏል ግን ሲጀምር ያ ኒሳ አነብይ ለስቱና ከአሐድ ሚነ ኒሳ ብሎ ነው ወቀርነ في بيوتكن ብሏል በቤታችሁ እርጉ ብሏል ስለዚህ በንግግር አትስለምሙ ብሏል ይሄ በነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ብቻ خاص ነው ወይስ ሴቶችን ሁሉ ያጠቃልላል عام ነው አሁን ሁክም አይደለም እዚህ ቦታ ላይ የምንሰጠው ግን እንዲህ ብለን እንጠይቃለን ነው መጀመሪያ ማወቅ ያለብን ነገር አሁን እዚህ ላይ እየተማርን ያለነው ነገር እንዲገባን ነው ፍቅህ የሚባለው ነገር ይሄ ነገር عام ነው ወይስ خاص ነው ብለን እንጠይቃለን ቀጥለን ይሄ ለሚሰራው ወይ ለታዘዘው ሰው ነው እንደምንጠይቀው ለዘመን ወይንም ለቦታ ከሆነ ይሄ ነገር ሙቀየድ ነው ወይስ ሙጥለቅ ነው? ሙጥለቅ ማለት የተለቀቀ ማለት ነው። ሙቀየድ ማለት ደግሞ የተገደበ ማለት ነው። ሊሚትድ ማለት ነው። ይሄ ነገር ሊሚትድ ነው ወይስ ሙጥለቅ ነው? ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ማናችሁ መስጂድ ከገባችሁ ማናቸውም መስጂድ ከገባችሁ ሁለት ረካ ሳትሰግዱ አትቀመጡ ብለዋል። ማናችሁም መስጂድ ከገባችሁ ሁለት ረካ ሳትሰግዱ አትቀመጡ ብሏል። ስለዚህ መስጂድ የገባ ሰው ሁለት ረካ መስገድ አለበት። ይሄ እንዳለ ሆኖ ሌላኛው ሰው ደግሞ ምን አለ? አይ አሁን የገባውበት ጊዜ መግሪብ መቃረቢያ ገና ፀሐይ ሳትገባ ነው። ፀሐይ ልትገባ ብላ ወይ ከአፍር በኋላ ሱና ሰላት የለም ማለት ሙጥለቅ የሆነ ሱና ሰበብ የሌለው የለም። ስለዚህ አልሰግድም ብሎ ተቀመጠ። አልሰግድም ብሎ ከተቀመጠ ሁለት ረካዓ ሳትሰግድ አትቀመጥ ተብሏል። ከሰገደ እንዳትሰግድ ተብሏል። ይስገድ ጸሎት ወይስ ከመስጂድ ውጭ ይሁን ይቆይ እዛ ከመስጂድ ውጭ ስለዚህ አንዳንድ መስጂዶች ስንሄድ ከመግሪብ በፊት ከመግሪብ በፊት አይገቡም መስጂድ ውጭ ይቆያሉ ለምን መስጂድ ከገቡ ሁለት ረካዓ ዋጅብ ልትሆን ነው ምን ይደረግ እስቲ ሌሎቹ ደግሞ ገብተው ይሰግዳሉ ስለዚህ ይሄ ነገር ሙጥለቅ ነው ሙቀየድ ነው ብለን እንጠይቃለን ማለት ነው አሁን ሁክም አይደለም ሁክም ሳይሆን ነገሩን መረዳት አለብን ኸይር ከዚህ ቀጥለን የምናየው አንገብጋቢ ነገር አደሩራቱል ኸምሰቱ የሚል ነው አበሩራቱል ኸምሰቱ ማለት አምስቱ ዋጅብ የሆኑ ነገሮች ማለት ነው ይሄ ማለት ቁርአን ከወረደ የትኛውም የቁርአን አያ ይዞ የወረደው መልእክት የትኛውም የቁርአን አያ ይዞ የወረደው መልእክት የትኛውም ሐዲስ ይዞ የወረደው መልእክት የትኛውም ነብይ ይዞ የወረደው መልእክት እነኚህ አምስት ነገሮችን ለማስጠበቅ ነው። አበቃ። በዚህ ዑለማ አደሩራቱል ኸምሳ ሌሎች ስድስት ነው ያሉ አሉ። ሌሎች አንዷን ሌላኛዋ ላይ ደርበው ኸምሰቱ ብለዋል ይሄ ما جاءت شريعة الله في أي زمن من الزمان بيتنيوم زمن بالضرورات الخمسة معناتها الضرورات الخمسة አምስቱ የግድ የሆኑ ነገሮች አሉ ማንኛውም ማንኛውም ሸሪዓ ሲወርድ አምስቱን ነገር ለማስጠበቅ ነው ለምሳሌ ለምሳሌ እስቲ አላህ አግቡ ብሏል። አሁን ከትዳር ልጀምረስ አግቡ ብሏል። ወአንኪሁል አያማ ሚንኩም ከእናንተ መካከል ያልተጋቡትን አጋቡ ብሏል አላህ። መልካም የሆነ ትዳርን ሲመሰርት መልካም የሆነ ትዳርን ስለዚህ መልካም የሆነ ትዳርን ነው ገብተው የሚነታረኩበት አይደለም። ሸሪዓው ትዳር ብሎ የፈለገውን ነገር ማለት ነው የሚያገኙበት እዛ ቦታ ላይ ምን ምን አለ ስንል ዲን ይጠበቃል፣ ነፍስ ይጠበቃል፣ አቅል ይጠበቃል፣ ነፍስ ይጠበቃል። አሁን እንመጣለን። እዩ አሁን አደሩላቱል ኸምሳ ማለት አምስት ነገሮች ናቸው። አንደኛ ሽዙ ዲን ዲንን መጠበቅ የግድ ነው በማንኛውም ሰው ላይ። ቀጥሎ ሽብዙ ነፍስ ወልአቅል ነፍሱንና አቅሉን መጠበቅ በማንኛውም ሰው ላይ ግዴታ ህዝቡ ነፍስ ትውልድን መጠበቅ አንደኛ ትውልድ ማፍራት ልጅ መውለድ ማለት ነው ትውልድ ማፍራት ሰበብ ማድረስ ማለት ነው ልጅ የሌለን አለን እንዳትሉኝ ስለዚህ ሰበብ አድርሳችሁ ከዛ በኋላ ሰጪው አላህ ነው አላህ ካልሰጠ ግን ለኸይር ነው ያልሰጠው እናንተ ግን አድርሳችኋል ግዴታችሁን ተወጣችኋል حفظ النسل ቀጥሎ حفظ الارض ክብርን መጠበቅ ዋጅብ ነው ቀጥሎ حفظ المال ገንዘብን መጠበቅ ስለዚህ አበሩራቱል ኸምሰቱ ይባላል ሸሪዓ በየትኛውም ዘመን ከወረደ አምስቱን ነገር ለማስጠበቅ ነው የትኛውም ቁርአን ነህይም አምርም አምጡ የፈለጋችሁትን አምስቱን ነገሮች ለመጠበቅ ስለዚህ ሕፍዙ ዲን እንላለን ለምሳሌ አላህ ወማ ኡሚሩ አልታዘዙም ከዚህ በፊት ያሉ ሰዎች አህለል ኪታብ ኢላ ሊያዕቡዱላህ አላህን ሊገዙት እንጂ ሙኽሊሲነ ለሁዲን ለእርሱ ሃይማኖትን አጥርተው حنفاء ከውሸት ርቀው ወደ እውነት አዘንብለው ወይቂሙ ሶላተ ሰላትን ይህ ዲኑ ቀይማ ቀጥተኛ የሆነችው መንገድ ኮድ ነው ይላል خير መንገድ ነው ይላል ስለዚህ ዲናችንን መጠበቅ የግድ ነው ዲኑ ይጠብቃል ስለ ዲኑ መማር ማለት ነው ዲኑን መጠበቅ ዋጅብ ከሆነ ዲኑ እንዴት ይጠብቃል ቁርአንን መማር አለበት ዋጅብ ነው እንላለን ቁርአን መማር ለምን ዲን መጠበቅ ዋጅብ ስለሆነ ሐዲስ መማር አለበት ለምን ዲን መጠበቅ ዋጅብ ስለሆነ ከሙስሊሞች ጋር መወያየት አለበት ዑለማ መጠየቅ አለበት ለምን ዲኑን ለመጠበቅ አያችሁ ስለዚህ ህዝቡ ዲን ዋጅብ ነው አላህ ፍትህ ያስጠይቀናል ማለት ነው ሁለተኛው ህዝቡ ነፍስ ወልአቅል ነፍስንና አቅልን መጠበቅ ነፍስ ማለት አካላችንን መጠበቅ ማለት ነው አቅላችንንም በጤናማነቱ ዌልቢንጉን መጠበቅ ለምሳሌ አላህ ወላ ተቅቱሉ አንፉሰኩም ራሳችሁን አትግደሉ ወላ ቱልቁ ቢአይዲኩም ኢለተህሉቃ ይላል። ወላ ተቅቱሉ አንፉሰኩም ኢነላሀ ካነ ቢኩም ረሒማ። በብራኬት ውስጥ ያለውን ነው እያነበብኩ ያለሁት። ወላ ተቅቱሉ አንፉሰኩም ነፍሳችሁን አትግደሉ፣ ኢነላሀ ካነ ቢኩም ረሒማ፣ አላህ በእናንተ አዛኝ ነው ይላል። ስለዚህ ሰውየው መርዝ መጠጣት ይችላል አይችልም? ለምን ነፍሱን ስለሚጎዳ። ኸይር ግልጽ ነው። አሁን ቀጥሎ የረሃብ አድማ ይቻላል ሲባል አይቻልም የረሃብ አድማ እሺ ሰውየው እስራት በዛበት ለምሳሌ አይሁዶች ሙስሊሞችን ይዘው ያሰቃያሉ እስራኤል ፓለስቲናን ለምሳሌ በዚህ ያሰቃያቸዋል ጥፋቸውን እየነቀሉ እየበቃ ስለዚህ የነኚህ ሰዎች የረሃብ አድማ ማድረግ እዛ ቦታ ላይ ይቻላል አይቻልም መጨረሻ ላይ ፍቁል መዋዘናት ላይ እንመጣለን ማለት ነው ግን በ normal case በ economics ceteris paribus ይሉታል ቢንግ አዘር ሲንግስ ኬፕት normal ማለት ነው ስለዚህ ceteris paribus እንትን ሌሎቹ ነገር normal አድርጎ ነው ሁለት እንትን ቫሪያብል ይዞ ከዛ በኋላ ሁክም ይሰጣል አሁን حفظ አነፍስ ነፍስን መንከባከብ የግድም ስለዚህ መብላት ስንል የግድ ነው እንላለን። በእምነት የግድ ነው። ለምን ካልበላ ሰውየው ነፍሱን የሚጎዳ ከሆነ ነፍሱን መጠበቅ ደግሞ በሩራ ስለሆነ መብላት አለበት እንላለን። አልበላም በማለቱ ምን እንላለን? አሲም ነው ሰውየው ወንጀለኛ ነው እንላለን ማለት ነው። ስለዚህ ህዝቡ አንፍስ ግድ ነው። ህዝቡ አቅል አቅልን አቅልን መጠበቅ ግድ ነው። ስለዚህ ከአስካሪ መጠጥ አቅልን ከሚረብሹ ነገሮች ለምሳሌ እንቅልፍ አልተኛም ካለ ክልክል ነው እንላለን። ለምን ካልተኛ አቅሉ ስለሚረበሽ እንላለን። አቅልን መጠበቅ ደግሞ በሩዋ ስለሆነ ይሄ ነው። ቀጥሎ ህብዙ ነስል ህብዙ ነስል ማለት ትውልድን መጠበቅ ማለት ነው። ለምሳሌ አዘዋጁ የኮኑ ሚሳለን ሊዘሩራት الخمسه እስቲ ጋብቻ ሊበሩራት الخمسه ለአምስቱም በሩራዎች ምሳሌ ይሆናል ሰውየው ለምሳሌ እንዴት ህፍዙ ዲኑ ይጠበቃል ካገባ ወይ ሴቲት በተለይ ወንድ ማለት ነው ካገባ ያገባ ሰው የዲኑን ግማሽ ሞልቷል በተቀረው ግማሽ አላህን ይፍራ አሁን ምንድነው ካገባ ሰውየው ዲኑ ይጠበቃል አንድ ነፍሱ ይጠብቃል ለኤች አይጋለጥም፣ ወይንም ለሻህዋ በሽታ አይጋለጥም። እንደገና የተለያዩ ሴክሹአሊ ትራንስሚትድ እንትኖች አሉ፣ diseases አሉ፣ STD ይሄ ነው። ቀጥሎ አቅሉንም ይጠብቃል። ያላገባ ሰው ቢራቢሮ ነው ይባላል። እዚህም እዛም ያርፋል። በቀን ሶስቴ ያገባል በሐሳብ ይፈታል። ከሷ የተሻለ ሲሰማ ደግሞ ፈቶ ትሻለኛለች ይላል። ውስ ውስውስ እንዳለ ማለት ነው። አያሰግድ ነው የተባለው። ለዚህ ያላገባችሁ ወንዶች ካላችሁ አፉ በሉኝና ነይቱ ቢያንስ መንገደኞች ነን እኛ በሉ ማለት ነው። በዚህ አጋጣሚ ስለዚህ እኔ በትዳር ላይ ያለኝ አቋም ከረር ያለ ነው። ማለት በግሌ ማለት አይደለም፣ ግን በግሌ በጣም ሰዎችን ማበረታታበት ነገር ነው። ሸሪዓው ይወሁን አቅሉ ይጠበቃል። አንደኛ ዲኑ ይጠበቃል፣ ሁለተኛ ነፍሱ ይጠበቃል። ክብሩ እንዴት ይጠበቃል ሲባል ያገባ ሰው አይኑ ሰፈር ይላል። ስለዚህ ይችንም ያችንም በማየት ይህ ምን አይኑ እዚህ መዛም ይንቀለቀለ ስለዚህ እዚህ ምዝም ማየት ክብር ያሳጣል። ስለዚህ ክብሩን ይጠብቃል። ደግሞ ብቻን ተንጦልጥሎ ከመሄድ እንደው ከጎን እሷን አድርጎ እንደው ሰው ፊት ለአይን ይከብዳል። ስለዚህ ይከብዳል ሰው ሲሄድ ማለት ነው። ዕርድ ነው ይሄ። ገንዘቡስ ሕፍዙል ማል አለ በጋብቻ ውስጥ? አዎ research ተሰርቷል። research ነው የተሰራው። አንደኛ ያገቡ ሰዎች ማነው ላጤዎች አግብተው የፈቱ ላጤዎች አግብተው የፈቱና ባለትዳሮች research ተሰርቶ ያላገቡ ብዙም የላቸው። ሁላችንም በላጤነት አልፈናል። ስለዚህ በቃ አንድ ትራስ አንድ ብራሽ ካለኝ ምን ያደርግልኛል? ምግብ ከውጭ ነው የምበላው። እንደዚህ እየተባለ አከዘ። ስለዚህ ያላገቡ ምንም ትንሽ ነው ያላቸው። አንድ አግብተው የፈቱ ደግሞ the most extravagant ናቸው አሉ። አግብተው የፈቱ the most extravagant ናቸው። ህይወታቸው ጥጥ ያለ ነው። ሜዳም አግብተው ይፈቱ። ስለዚህ በተለይ ጥሩ ሰው ካጡ ማለት ነው። ጥሩ ሰው ካጡ ቀጥሎ እንምጣ እናሳጥረውና ፕሮግራሙ የፍቅር ስለሆነ ህብዙል ማል ላይ ነው ያለውና ባለ ባለትዳሮች ግን የትኛውን ቦታ research ተሰርቶ ሀብታሞች ባለ ባለትዳሮች ናቸው። ቤተሰባቸው ላይ የተረጋጋ ነገር ያላቸው እነሱ ነው። ስለዚህ ትዳር እንኳን ብንል አምስቱንም ይጠብቅልናል الزواج يكون مثالا للضرورات الخمسه الله وابتغوا ما كتب الله لكم ይላል አላህ ማለት በባልና ሚስት መሃል በሚደረገው ሴክሹዋል ኢንተርኮርስ ግብረ ስጋ ግንኙነት ወብተቁ ማ ከተበላሁ ለኩም አላህ ለእናንተ የጻፈላችሁንም ፈልጉ ይላል ልጅ ማለት ነው ሰበብ አድርሱ ስለዚህ ልጅ ትልቅ በጣም ትልቅ ኒዕማ ነው። በሰዎች ገና አታች ሳሉ ማለት ነው ገና አታች ሳሉ እንትን ይላሉ። በምንድን ነው ኧረ ማሳደጊያ የለንም ምናምን ይሉና ትንሽ ልጅ ይወልዳሉ። ላይ ሀብት ከመጣ በኋላ ደግሞ ከየት ይምጣ ልጁ ደግሞ ጊዜው አለፈ። ስለዚህ እንደዚህ ወብተው ማ ከተበላው ለኩም ወላ ተቅቱሉ አውላደኩም ልጆቻችሁን አትግደሉ ይላል። ይሄ ነገር ለምንድን ነው የመጣው? ለህፍዝ ነስል ዘርን ለመጠበቅ ነው ቀጥሎ ህፍዙ ዒርድ ክብርን መጠበቅ ለምሳሌ አላህ ምን ይላል ኢነመል ኸምሩ ይላል في سورة في سورة المائدة يا أيها الذين آمنوا إن أنت أمنوا سووا إلى إنما الخمر إنه خمر على والميسر قمار والأنصاب على إنما الخمر على والميسر ወል አንሷቡ አንሷብ ማለት ምንድነው? መይስር ቁማር ነው። አንሷብ ማለት ደግሞ ጣዖታት ማለት ነው፣ የሚተከሉና የሚመለኩ። ወል ሰዎች እጣ የሚጣጣሉባቸው እንጨቶች ናቸው። እነኚህ ደግሞ ንግድ ልሂድ አልሄድ፣ ይሄ የጃሂልያ ነው። ሪጅሱን ምን አመል ሸይጣን የሸይጣን ስራ ቆሻሻ ነው አለና ቡሁ አለ ራቁት ይሄንን አለ። አሁን አላህ ይሄንን ራቁት የሚል እንትን መጥቷል፣ ትእዛዝ መጥቷል። ይሄ ትእዛዝ ለምንድን ነው? አንደኛ ዲንን ይጠብቃል ወይስ ምንድን ነው? ለምሳሌ ከምር ምንድን ነው? አቅልን ይጠብቃል። መይሲርስ መይሲር ቁማር ነው። ቁማርስ ቁማርተኛ የሆነ ሰው ይዋሻል፣ ጨካኝ ነው፣ የሰው ንብረት ይወስዳል፣ ቅርብ የለውም። እሺ ለጣዖት ከሰገደስ ዲኑ ይጠፋል። አያችሁ ሊሕፍዝ ዲን ነው እንላለን። ወላ ዝላምም እንደዚሁ። ስለዚህ በቁርአን ላይ በሐዲስ የሚመጣው ማንኛውም አምርና ነህ እነኛ አምስቶችን ለማስጠበቅ ነው። ደግማችሁ ስሙ ደግማችሁ ስሙኝ። በቁርአን በሐዲስ የመጣ ማንኛውም ትዕዛዝና ማንኛውም ክልከላ አምስቱን ነገር ለመጠበቅ ነው። አላህ በየትኛውም ዘመን ያወረደው ወህይ በየትኛውም ዘመን የላከው ነቢይ እነኛ አምስት ነገሮችን ለማስጠበቅ ነው። ስለዚህ ነገሮች ብቀና አልጠበቅንም። ሁሌ ራሳችንን እየጠየቅን እንኑር ፈላህ ለመውጣት። ስለዚህ አበሩራቱ አልኸምሰቱ ይባላሉ። ቀጥሎ ህብዙ ምን ይላል? ህብዙል ማል ገንዘብን መጠበቅ። ገንዘብን መጠበቅ የግድ ነው። አንደኛ to make money ገንዘብ መስራት፣ ቢዝነስ የሚባል ነገር መሰራት አለበት። እዚህ ገንዘብ መሰራት አለበት። እዚህ ገንዘብ በምን ይሰራል? ገንዘብ በምንድን ነው የሚሰራው? ይህን ማወቅ አለበት። to make money ወይ አምራች መሆን አለበት። አምራች ወይ ደግሞ service ሰጪዎች መሆን አለበት እና ገንዘብ የግድ ነው አንደኛ። ከተገኘ በኋላ ደግሞ መጠበቅ መጠበቅ saving ማለት ነው። እንጠብቃለን፣ እናፋፋዋለን፣ ዘካ እያወጣንለት ማለት ነው። ይሄ ገንዘብ የግድ ነው። ለምሳሌ አላህ ولا تؤتوا السفهاء أموالكم التي جعل الله لكم قياما ولا تؤتوا السفهاء ለሞኞች ወደኋላ retarded የሆነ ጭንቅላት ያላቸውን ሰዎች ገንዘብ አትስጧቸው ማለት ለምሳሌ በ20 ዶላር የሚገዛውን ነገር 200 ዶላር ከፍሎ ቢመጣ ይሄ ያስጠይቀናል አላህ ፊት ማለት ነው። ስለዚህ አቅላቸው ያልሞላ ሰዎችን ገንዘብ አትስጧቸው። አለቲ ጃለላሁ ለኩም ቂያመን አላህ ለእናንተ መቋቋሚያ ያደረገላችሁን ገንዘብ ጭንቅላታቸው ወደ ኋላ በተጎተተ ወይ ሱፋሃ ማለት ወይ mind ኡ retard የሆነ ነው ወይ ደግሞ ለአቅመ አዳም ወይ አቅመ ሔዋን ያልደረሰ ያልደረሰች ማለት ነው። ሰፊህ ነው የሚባለው ያልበቃ ገንዘብ አይሰጠው ስለዚህ ኩሉ ወሽረቡ አለ አላህ ብሉ ጠጡ አለና ወላ ትስሪፉ አታባክኑ ወላ ትበዝር ተብዚረን ማባከንን አታባክናል ስለዚህ ይሄ ህፍዘል ማል ነው ህፍዙል ማል ደግሞ ሚነበሩራት الخمسه አሁን ጥያቄ ነው ጠይቃችሁ እናንተ ጥያቄ ما حكم أكل القات من حيث هذه الضرورات الخمسة አሁን ጫት መብላት ከነኚህ አምስት ከነኚህ አምስት በሩራት ውስጥ ማለት ነው። አይነካም፣ ይነካል። ከነካ እንዴት ዲንን ይነካ ይሆን? በምን መልኩ ጫት መብላት ነፍስን ይነካል፣ አቅልን ይነካል። በምን መልኩ ነስልን ይነካል ማለት የመራባት ስርዓት ላይ effect አለው። ክብር ይነካል አይነካም? ገንዘብ ይነካል አይነካም በሚለው እንዴት ስለዚህ ነኝ በቃ ሹድ ቢ ስማርት أكل القات حكم ስጡ ስትባሉ አሁን ትናንሽ ቃቢዎች እንሆናለን አይደል አልኩት ስለዚህ ትናንሽ ቃቢዎች እንሆናለን ስለዚህ እጅ አውጡና ማለት ነው ጫት ነው ከዚህ ከዚህ አንጻር ምናምን ብላችሁ መልሱልኝ የላ እጅ ድርድርስ የላ ይላ በረካ ሁኑ እጃችሁን ድርድር አላሁ ሙስታ አላህ ሙስተፋ ሴት አለ እጅ እጅ ታለ እንዴ ሱብሃን ረቢና መኪያ ጀዛኪላ አላህ ይስጥሽ አላህ ያክብርሽ ኢልም ይጨምርልሽ ያላ አረ ግድ የለም እንዴ እንዴ እንዴ እኮ ነው ቃኔታት አላህ ይስጥሽ ማሻአላ ያላ እስቲ እስቲ ሌሎቻችሁ እሺ ዚክራ ጀማል አላህ ይስጥሽ ኡፍ ሌሎቹን ወደ ታች ግፉልኝ እስቲ የማይመልሱትን ወደ ታች ግፏቸው እናንተ ከላይ ዱብ ዱብ በዚህ ነው ያላ አላህ ኧረ ግድ የለም ወደ ላይ ብቅ በሉ ብቅ ደርድሩ እጃችሁን ጫት መብላት ከነኚህ በሩራቱል ኸምሳ አንፃር እንዴት ይታያል? ዲንን ይጎዳል አይጎዳም? ይጎዳል አይጎዳም? በቃ ከዚህ አንፃር ከዚህ አንፃር ብላችሁ አምስቱን ተጠቅሳላችሁ እሺ ብዙና ስለማለት ዘርን ከመጠበቅ አንፃር አንደኛ በሙያው በዚህ ጉዳይ ተخصص ያደረጉ ሰዎች አው አንደኛ <clears throat> ባለቤቱን ማርካት አይችልም ስለዚህ ኢምፖተንሲ ያመጣል ቀጥሎ ደግሞ ቤተሰብ ልጆች ልጆችን ማሳደግ መንከባከብ ለሚለው ነገር ግድ የለሽ ይሆናል ለዚህ ልጆቹ እሱ ሲቅም ስለዚህ የሆነ ሂድ ሲጋራ ግዛ ሂድ ጫት ግዛ እንደገና ደግሞ ቤት ውስጥ ሲቃም ሲጤስ ምንድን ነው የሚሆነው ዘር የሚባለው ነገር ይህንን ማፌክት ያደርጋል ክብር ለሚለው እንግዲህ ማየት ነው ከዚህ አንጻር ነው አንድ ነገር ላይ ሁክም ስንሰጥ አንድ ነገር ላይ ሁክም ስንሰጥ እነኚህን ነገር እንትን ማለት አለብን ነገር ማየት አለብን ነው ምን ነገር ማየት አለብን አላኩል ሐሊን ኢንሻአላህ ፓርቲቱ ከረፍት በኋላ እንመለስበታለን ነገ ነው የምንጨርሰው ነገ ነው የምንጨርሰው ማለት ፊት ተዛሁም የሚለው በጣም አንገብጋቢ የሆነ ነገር አለ አተዛሁም ማለት ምንድነው ሲጋፍ ለምሳሌ ነፍስንም ጠብቅ ተብለሃል፣ ዲንንም ጠብቅ ተብለሃል። ግን ሁለቱ አንድ ላይ አይገኙ ወይ ዲንን ታድናለህ ወይ ነፍስን ታድናለህ ሲባል የቱን ታስቀድማለህ? ገንዘብና ነፍስ አንድ ላይ ይመጡ። ገንዘብን ጠብቅ ተብለሃል፣ ነፍስንም ጠብቅ ተብለሃል። ስለዚህ እንዴት ነው የምታደርገው? ለምሳሌ አደገኛ የሆኑ ስፖርት ላይ ስፖርቶች ላይ መሳተፍ ከሸሪያ አንጻር እንዴት ይታያል ብለህ ስላለ በገመድ ላይ ለምሳሌ መሄድ ከስር እንትን ምንድነው ገደል አለ። በቃ የሚያድነው ነገር የለም። ከዛ በኋላ በዚህ ላይ ይሄዳል። ይህ እንዴት ይታያል? ምን ለሚለው ብቻ ገንዘብ እና ነፍስ ምንና ምን ክብርና ነፍስ ክብርና ዲን ተዛሁም ይባላል። ስለዚህ ከሁለት አንዱ የግድ ሲሆንስ እንዴት ነው የምናደርገው የሚለውን የሚዳስስልን ይሆናል ነገ ነው የምንጨርሰው አሁን ከረፍት በኋላ አተዛሁምና ሌሎቹ ይቀጥላሉ ኢንሻአላህ خيرا بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد فالسلام عليكم ورحمة الله وبركاته አሁን ማንኛውም ማነው ማንኛውም ሸሪዓ ከአላህ በኩል ሲወርድ ማንኛውም ትእዛዝ ወይንም ክልከላ ከመጣ አምስት ነገሮችን ለመጠበቅ ነው ብለናል አንደኛ ህፍዙ ዲን ሁለተኛ ህፍዙ ነፍስ ነፍስን መጠበቅ ወልአቅል ሶስተኛ ህፍዙ ነስል ዘርን መጠበቅ ቀጥሎ ህፍዙል ዕርድ ክብርን ለመጠበቅና ህፍዙ አልማል ገንዘብን ለመጠበቅ ተብሏል። አሁን ሲጋጩስ ፊት ተዛሁም ምን ይሆናል? ወፊት ተዛሁም ምን ይሆናል? ወፊት ተዛሁም ማለት ለምሳሌ ዲን የአንድ ሰው ዲኑ የሚነካ ከሆነ የአንድ ሰው ዲኑ የሚነካ ከሆነ ዲኑ እንዳይነካ በገንዘብ መከላከል አለበት ማለት ነው። ገንዘቡን ወጪ አድርጎ ዲኑን ይጠብቃል። ስለዚህ ገንዘብ ጠብቁ ተብሏል ተብሎ ዲን አይተውም ማለት ነው። ስለዚህ መስጂድ ይሰራል፣ መድረሳ ይሰራል፣ ኡስታዞች ይቀጠራሉ። በቃ ገንዘብ ወጪ የሆነና ከዛ በኋላ ዲን ይጠበቃል ማለት ነው። ስለዚህ ገንዘብና ዲን አንድ ላይ ገንዘብ ጠብቁ ተብሏል፣ ዲን ጠብቁ ተብሏል። ስለዚህ እንዴት ነው ይሄ ገንዘብ ወጪ ይደረግና ከዛ በኋላ ዲን ይጠበቃል ማለት ነው። ሀታ ሐታ ነን ሙስሊም ለሆነ ሰው እንኳን ነን ሙስሊም ለሆነ ሰው ነን ሙስሊም ለሆነ ሰው በዚህ ጉዳይ መከፈል ካለበት ገንዘቡ ይከፈላል ለማለት ነው ለህዝብ ዲን ዲንን ለመጠበቅ ዲንን ላለማስነካት ገንዘብ ይከፈላል ቀጥሎ ነፍስንም ለመጠበቅ ገንዘብ ይከፈላል አሁን ሰውየው ራሱን መከላከል በማይችልበት ሁኔታ ወይ ይህን ገንዘብ አምጣ ወይ ገልሃለሁ ቢባል ግደለኝ እንጂ አልሰጥህም ግደለኝ እንጂ አልሰጥህም አለ አሁን ነፍስን የሚያሳጣ ነፍስን የሚያሳጣ ነው ግደለኝ እንጂ አልሰጥህም ማለት ስለዚህ ገንዘቡ ከሰጠው ደግሞ ነፍሱን ሊያተርፍ ነው እንዲህ ከሆነ ገንዘቡን ይሰጠውና ራሱን ያተርፋል ማለት ነው ዱርዬው ይሄ ነው ግን ከክብሩና ከገንዘቡ እየተከላከለ ከሞተ ሰውዩ ሸሂድ ነው። ይሄ አለ ከክብሩና ከገንዘቡ ግን አስሉ አስሉ ምንድነው የሚያደርገው? ገንዘቡን ወጪ ያደርግና ነፍሱን ያተርፋል ማለት ነው። ሌላኛው ገንዘብ ገንዘብ አቅልንም እንደዚሁ ለመጠበቅ ወጪ ይደረጋል። ገንዘብ ጠብቁ ተብሏል። አቅላችሁንም ጠብቁ ተብሏል። አቅል ደህና እንዲሆን ወይ በደህንነቱ እንዲጠበቅ ገንዘብ ወጪ ይሆናል። አሁን ደግሞ እኛ የምናውቀው ሲከረበት ነው። ገንዘቡ ወጪ ቢሆን አቅል ሲሆን ማለት ነው። ፈሱብሃንአላህ ቀጥሎ ወነስል ይላል። ወነስል ዘርን ለመጠበቅ ወጪ ማውጣት ይሄ ሸሪዓ እንትን የደነገቀው ነገር ነው። ዘር ጠብቁ ተብሏል፣ ገንዘብ ጠብቁ ተብሏል። ለምሳሌ በቻይና በቻይና ሁለት መውለድ ይችላሉ። ከዛ በላይ ከሆነ ግን ይከፍላሉ፣ ገንዘብ ይከፍላሉ። ይሄ መውለድን እንትን ለማለት ነው፣ discourage ለማድረግ ነው። ስለዚህ ምንድነው የሚደረገው ያን ጊዜ ገንዘብ እየተከፈለ ይወለዳል ለማለት ነው። ይሄ ሁሉ ግን ሲቻል ነው ገንዘብ አይቆጠብም እና ነስል የሚለው ነገር ከገንዘብ ተቀዳሚ ነው ወልዕርብ ክብር እንደዚሁ ለምሳሌ ሰውየው ትታሰራለህ ወይ ገንዘብ አምጣ የሚል እንትን ውስጥ ከገባ የሚል እንትን ውስጥ ከገባ ምን ያደርጋል ገንዘብ ሰጥቶ ክብሩን ይጠብቃል ይሄ ነው ለምሳሌ ባጭሩ ባጭሩ የተደረደሩ አሉ አይደለም ከላይ ህፍዙ ዲን ነፍስ አለ ከታች ያለው ከታች ያለው ከላይ ያሉትን ሁሉ እንትን ይላል ማለት ነው እንደ ቅደም ተከተላቸው ነው እንደ አህምያቸው ነው የተደረደሩትና ከታች ያለው ስለ ላይኛው ፊዳ ይሆናል ባጭሩ ለምሳሌ ከታች ያለው ገንዘብ ነው አይደለም ገንዘብ ወይንም ዱንያ ከላይ ያሉትን አራቱንም ለመጠበቅ ወጪ ይሆናል ማለት ነው። ቀጥሎ ምንድነው ያለው? ክብር ነው። ክብር ከላይ ያሉትን ሁሉ ለመጠበቅ ይሂድ። ለምሳሌ ልጆቼን ለማሳደግ ተዋርጄ ክብር ሸጬ ማው እንደዚህ ይደረጋል ማለት ነው። እንሂድ والنفس تفتدي الدين። ነፍስ እና ዲን አንድ ላይ ከተጋጨስ ነፍስ ጠብቁ ተብሏል፣ ዲን ጠብቁ ተብሏል። ግን ለምሳሌ ለጣዖት ስገድ ከተባለ ሰውየው ለጣዖት መስገድ ዲኑን ያበላሸዋል። ስለዚህ አይ ሰግጄ ልዳን አይባልም ማለት ነው። ያን ጊዜ አይ ዲኔማ አልሸጥም ይባላል። እዚህ ደረጃ ላይ ከተደረሰ እንደገና አነፍሱ ተፍተዲ ነፍሰ ወንድምህን ኢዛ ኡሚረ ለአኺሂ ለምሳሌ ወንድምህን ካልገደልክ ትገደላለህ ከተባለ አይ እኔማ ወንድሜ እንግዲህ እኔ አልጠርኩም እኔኑ ግደሉኝ ነው የሚባለው እንጂ ሰው አይገደልም። በቀይ ሽብር ጊዜ እንደዛ ይደረግ ነበር። ስለዚህ ግደለው ሰው አለበለዚያ አንተ ትሞታለህ ይባላል። ይገሏል ያንን ማለት ነው እና አነፍስ ተፍተዲ ነፍሰ ወልዕርዱ የፍተዲ ዲን ለምሳሌ ተሐሙሉ ሸት። ወስጅ ወስክሪያት ዲንን ለመጠበቅ ስድብን መቻል አንደኛ ስድብን መቻል ሁለተኛ እስር እስራትን መቻል እንደገና ፌዝ ለምሳሌ ሰላት ከሰገድኩ ያፌዙብኛል አንተ እንትን ይሉኛል ይሄ conservative ምናምን ይሉኛል ተብሎ ሰላት ይተዋል አይተው ሴት ልጅ ምን ይህንን ድንኳንሽን ብሎ ቢያሾሁባት ሂጃቧን መተው አለባት ይሄ ማለት ክብሯን የሚነካ ነገር ቢሳደቡ እንኳን ችላው ዲኗን መጠበቅ አለባት ማለት ነው። ስለዚህ تحمل أشد ወስጅን ወስኸያት ይሄ ነው። ሌላኛው ወነፍስ እንደገና ነፍስን ለመጠበቅ ክብርን ሊሄድ ይችላል። ለምሳሌ ሰውየው ኢዛ ኹይረ በይነ ሹርብ ልኸምሪ ወልመውት ወይ ኸምር ጠጣ ወይ ገለሃለን ተተባለ ተደቅኖበት ጠበንጃ ያን ጊዜ ኸምር ይጠጣል ማለት ነው። ሙስተክራህ ነው፣ ተገዶ ነው። ለምን ነፍሱን ለማዳን። ቀጥሎ ወነስል ይላል። ነስል ይሄ ማለት ምንድነው? ሙላቃቱል አዛ ሚን አጅል ነስል። ለምሳሌ ልጆች ተራቡ፣ ለጊዜው የሚያገኘው ነገር የለም። የልጆቹ ረሃብ የሚመልስበት ነገር የለውም። በእጁ ሰርቶ ሊያመጣ አይችልም። አሁን ሰው ፊት እርዱኝ ማለት አንድ ነው። በነፍሱ ከሆነ ሊሰብር ይችላል። ይሁን ግን ነፍሱንም ለማዳን ክብሩን መጀመሪያ ዝቅ ማድረግ አለበት እና لا أقف أمام الناس እኔ ሰው ፊት አልቆምም سأدع أولادي ليموتوا ይሞቱ እንጂ ልጆቹ እኔ ሄጄ አልጠይቅም አይባልም ያን ጊዜ ሰው ሄዶ መጠየቅ ሸር ነው በጣም አጸያፊ ነገር ማለት ሱአል ነው መጠየቅ መለመን የሚባል ነገር ነው ስለዚህ ሲለምን ክብሩን ያዋርዳል ግን ልጆቹ ከተራቡ ግን ይለምናል ማለት ነው ወይ ሌላ ክብሩን ዝቅ የሚያደርግ ነገር ይሰራል በመኪና ሄድ የነበረ ሰው ገቢው ዝቅ ሲል አሁንም በመኪና ማለት ነዳጅ ሞልቶ በደንብ ማለት ነው እናንተ ትፈልጉ በረሃብ ሙቱ ግን ክብሬ ዝቅ አይልም ማለት የለበትም። በዚህ ከወጪው ቀንሶ ልጆቹን ቤተሰቦቹን መንከባከብ አለበት ማለት ነው። ይህንን ነው አውለውያትም ያስተምራል። ኸይርሽ ቀጥሎ አልቀዋኢዱል ፊቅህያ ይላል። እስካሁን ተርሚኖሎጂዎቹን እንደገና አበሩራቱል ኸምስ ነው ሆነ አሁን ደግሞ አልቀዋኢዱል ፊቅህያ አሁን ይኸው ጀመር ማለት ነው። የስካሁኑ ምንድነው ጀነራል የሆነ ነገር ነው የእስካሁን ጀነራል የሆነ ነገር አሁን ቀዋኢድ አለ እነኚህ ቀዋኢዶች እንጀምራቸዋለን ግን ዛሬ አጨርሳቸው ዛሬ አንጨርሳቸው የመጀመሪያው አልአስሉ ፊል አሽያኢ ሐላል ኢላ ማ ሐረመሁ ሸራ ይሄ ትልቅ ቃዒዳ ነው ማለት ሰዎች የሚጠቃቀሙበት ነገር የሚበሉት የሚለብሱት ነገር ሐላል ነው መሰረቱ ኢላ ማ ሐረመሁ ሸርዑ ሸሪዓው የከለከለው ነገር ለምሳሌ የሚበላ ነገር ሐላል ነው ስለዚህ መታችሁ ማለት ነው ምንድነው ስጋ መብላት ይቻላል እሺ አብሽስ ምስርስ ባቄላስ ስፓጌቲስ ማካሮኒስ ምንትሴስ አይባልም ማለት ነው ሁሉም የሚበላ ነገር ሐላል ነው እንዲህ ነው የሚባለው የሚለበስ ነገር ሁሉም ሐላል ነው የሚበላ ነገር ሁሉም ሐላል ነው ምን ሲቀር ነው የሚባለው አያችሁ ምን ሲቀር አንደኛ ሞት የሞት ከሆነ የጠነባ ከሆነ መይት ያቻል ሁለተኛ ይባላል እንመጣበታለን خير ሁለተኛ ምንድነው ደም አይቻልም። ሶስተኛ ወማ ኡሂለ ሊገይሪላሂ الله به ያላስም ያልተጠራበትና ለሌላ የተሰዋ አይቻልም። ስለዚህ ከሚጠጣ ነገር ሁሉም ይቻላል። ይሄ ይሄ ይሄ ሁሉም ይቻላል። ምን አስካሪ መጠጥ አይሆን ብቻ ኸምር። ስለዚህ ይሄ ጁስ ይቻላል፣ የዚህ ጭማቂ ይቻል ተብሎ አይጠየቅም ማለት ነው። የሎሚ ጭማቂ የእንትን ጥያቄ ሐላል ነው አይባልም። ስለዚህ መጓጓዣ አሁን ሸይ ነው በመኪና ሐላል ነው አይባልም ማለት ነው። ስም ተጓዝ በቃ ስለዚህ በነገሮች ላይ አስሉ መሰረቱ ራሱ ሐላል ነው ወኸለቀ ለኩም ማ ፊል አርዲ ጀሚዓን ይላል አላህ። ምድር ላይ ያለ ነገር ሁሉ የተፈጠረው ለእናንተ ነው። እቺን አያ አዳምጡ። ወኸለቀ ለኩም ማ ፊል አርዲ ጀሚዓን፣ ምድር ላይ ያለ ነገር ሁሉ የተፈጠረው ለእናንተ ነው ይላል። ስለዚህ በሚበሉ በሚጠጡ፣ በሚለበሱ፣ ሰዎች በሚጠቃቀሙባቸው ነገር ሁሉ ለምሳሌ በላስቲክ መጠጣት፣ በብረት መጠጣት፣ በሁሉ ነገር መጠጣት በብርጭቆ በዋንጫ በምንም ጠጣው፣ ግን በወርቅ አይሁን በብር አይሁን። ለምን ሐራም ነው ይሄ። ስለዚህ በወርቅ ብርጭቆ በብር ብርጭቆ መጠጥ ሐራም ነው። ኢላው ምክንያቱ አለ፣ በቂ አጥጋቢ የሆነ ምክንያት ሂክማው ግን ክልክል ነው። በመጀመሪያ ደረጃ ሸሪዓው ሐራም አድርጎታል። ስለዚህ የሚጠቃቀሙበት ነገር የሚረ ግን መሰረቱ ምንድነው ሐላል ነው ይህ ትልቅ ቃይዳ ነው በፍቅህ ሁለተኛው አላስሉ ፊል አብዳ አብዳ ማለት የህፍረተ ገላ ማለት ነው መራቢያ አካል መራቢያ አካል ሁሉ አንድ ወልሁም የተሰዋ ነገር ሁሉ ወልዒባዳት ዒባዳ ሁሉ አስሉ ሐራም ነው ሳብራራው አብዷ ማለት ግብረ ስጋ ግንኙነት የሚያረጉበት አካሉ ማለት ነው። አካሉ ሁሉም ሐራም ነው። ስለዚህ አንድ ሰው ተነስቶ ማለት ነው ከዚች ከፋጢማ ጋር የምታረገው ግንኙነት ሐራም ነው ሲባል ከኸዲጃ ጋር ብሎ መጠየቅ የለበትም ማለት ነው። ከኸዲጃ ጋር ከማጋ እያለ መቁጠር የለበትም ሴቶችን ሴቶች ሁሉም ባንተ ላይ ሐራም ናቸው ሁሉም ስለዚህ የመራቢያ አካላቸው የሴቶች ሁሉ ሐራም ነው ሸሪዓው ሐላል ያደረገው ሸሪዓው ምን ሐላል ያደረገዋል አራት ነገሮች መሟላት አለባቸው አንደኛ ከፈቃደኝነቷ ጋር ወልይ የሚባል መገኘት አለበት ወልይ የሚጠየቅ ስለ ሷ ኃላፊነት ወስድ አንድ ሁለተኛ መህር መሰጠት አለበት ወንድ ሰጪ መሆን አለበት አራተኛ ምስክር መኖር አለበት በጓሮ በር የሚባል የለም ማን ነው ሶስተኛ አራተኛ አቅድ ሰጠው ተቀበልኩ ማለት አለበት ወልይ መህር ምስክር ሰጠው ተቀበልኩ የሚለው አራቱ ካልሆነ አይሆንም ወቢስሚላሂ እስተህለልቱም ፍሩጀሁን አሉ ነብዩ ሰለላሁ ዐለይሂ ወሰለም የነሱን ፈርጅ ሐላል ያረጋችሁት በአላህ ስም ነው ስለዚህ ሴቶችን ተንከባከቡ አሉ የማንንም ሴት አካል በኔ ላይ ሐራም ነው ወልጇ ለኔ የሰጣት ሴት እንጂ ማለት ነው እንትኑ ተሟልቶ ሩክኑ ተሟልቶ በተገላቢጦሽም ወንድ ሁሉ በእናንተ በሴቶች ላይ ሐራም ነው ኒካህ ያሰራችሁ ወንድ እንጂ ማለት ነው። ይሄ ነው። ስለዚህ አብዷ ማለት የመራቢያ አካል ሁለተኛ ልሁም ማለት ደግሞ የተሰዋ ነገር የተሰዋ ነገር ሁሉም ሐራም ነው እ ለአላህ የተሰዋ ሲቀር ቢስሚላህ አላሁ አክበር ተብሎ ለአላህ የተሰዋ ካልሆነ በስተቀር ይሄ ነው ልሁም ሁሉም حرام ነው። ሸሪዓው ሐላል ያደረገው ሲቀር ማለት ወይንም ከእንስሳዎች ከእንስሳዎች ይሄን ይሄን ይሄን ይሄን መብላት ትችላላችሁ ተብሎ የተቆጠረ አለ። ስለዚህ እባቡን ልብላ፣ ጉንዳኑን ልብላ ምናምን አይባልም ማለት ነው። ይሄንንም ጨምረው ተቆጥሯል። አልአንዓም ተብሎ ማለት ነው። ቀጥሎ ወል ኢባዳት ኢባዳት ማለት አምልኮ ስግደት ሁሉ ሐራም ነው በአላህ ፍቃድ የማምልኮ ሱጁድ ሁሉ ሩኩዕ ሁሉ ዱዓ ሁሉ ሐራም ነው አላህን ፍቃድ እንዲህ እንላለን ስለዚህ አንድ ሰው ተነሳና ሰኞን ቀን ለይቶ ማክበር ለገሌ ሸህ መስጠት ሐራም ነው አለ ማክሰኞንም እንደዚሁ እያለ ሲቆጥር የቀኑን እንትን ሮብን ዘሏል እና አንዱ ተነሳና ሮብስ ብሎ ጠየቀ ይጠየቃል እንዴ በመጀመሪያ ደረጃ ኢባዳ ነው የትኛውንም ቀን ለማንም መስጠት የትኛው ማምልኮ ክልክል ነው ለአላህ እንጂ ማለት ነው ስለዚህ الأصل في العبادات ሐራም ነው ማለት ነው والأصل في عاداتنا الإباحة حتى يجيء صارف الإباحة። والأصل في عاداتنا الإباحة hatta የጂአ ሳሪፉል ኢባሃ ወልአስሉ ፊ አዳቲና አዳ በሚባል ነገር አዳ ማለት እንትን ነው ባህል ባህሉ ሁሉ ይፈቀዳል ወልአስሉ ፊ አዳቲና ሊባሃ ሐታ የጂአ ሳሪፉ ሊባሃ ባህል ሁሉ ይፈቀዳል ባህሉን የሚገፋ ነገር ካልመጣ በስተቀር ስለዚህ የጉራጌ ባህል ሐላል ነው የኦሮሞ ባህል የተፈቀደ ነው። የአማራው ባህል የተፈቀደ ነው። የትግሬው የተፈቀደ ነው። እዚህ ቦታ ላይ ማለት ነው የትኛው ብሄር ባህሉ የተፈቀደ ነው። ለምሳሌ በእኛ ባህል ሙሽሪ ስታገባ እንዲደረጋል እንዲደረጋል ይላሉ። ግን ለምሳሌ በእኛ ባህል ሙሽሪት ከቤት ስትወጣ ደረቷን ክፍት አርጋ ነው ማለት ደረቷ መሸፈን የለበትም የሚል ባህል ካለ አ ይሄ ውድቅ መሆን አለበት። ለምን ሴት ልጅ አካሏ መሸፈን አለበት ይባላል ማለት ነው። ከሸሪዓው ጋር የሚጋጭ ነገር ከመጣ ያን ጊዜ ምን ይሆናል? ክልክል ነው ይባላል። ለምሳሌ በእኛ ባህል አንድ ሰው ሲያገባ ሰው መግደል አለበት ብሎ ካላሁን ይሄ በቀጥታ ያለ ምንም ጥርጥር ውድቅ ይደረጋል ለምን ሳሪፉ ሊባሃል ወላ ተቅትሉ ነፍሰ አለቲ ሐረመ አላሁ ኢላ ቢልሐቅ ስለዚህ አንድ ሰው ሴት ልጅ ትቀርብና የሚያገባት ሰው ተደባድቦ ያሸነፈው ነው ተደባድቦ ያሸነፈው ሰው ነው ሲባል ይሄ ውድቅ ይደረጋል ለምን ሸሪዓው የተባለው ኢዛ አኩም? መን ተርበውነ ዲነ ዲኑን በቃ ዲኑንና ሁሉቀው ባህሪውን የወደዳችሁ ሰው ከመጣ አጋቡ እንጂ የተባለው ከወንዶች ሁሉ ታግሎ ያሸነፈውን አጋቡት አይደለም የተባለው ሲደበድብ የከረመ ሰው እሷን አጠናግሮ ይግደላት እንዴ እና እንዲህ አይደለም ሳሪፉ ሊባሃ ሲመጣ ውድቅ ይደረጋል ባህል ማለት ነው በኦሮሞ ባህል በአርሲ ባህል ስለዚህ ለሙሽራ ቂቤ ማነው እርጎ ማነው እንትን ገንፎ ከእርጎ ጋር ይቀርብለታል ከቂቤ ጋር ነው እሱ ይበላል ተባለ አሁን ይጠየቃል ባይበላስ እንላለን ባይበላስ ሲባል አይ ባይበላማ ትዳሩ ላይ ችግር ይፈጠራል አለ አሃ ስለዚህ እዚህ እርጎና እዚህ ገንፎ ላይ ይህን ችግር የምትሉት ነገር ተንጠልጥሏል ስለዚህ ችግርም በችግር የሚፈትነው አላህ ነው የሚገፈትረው አላህ ነው ኸይር ነገር የሚያመጣው አላህ ነው ስለዚህ ይሄ እንደው አይሆንም ይባላል ግን ይሄ ነገር በባህላችን እንዲደረጋል ሲባል ባይደረግ ሲባል አረ ምንም ምንም ችግር የለውም ግን ሰው ለምዶታል ይባላል ለምዶታል ጥሩ ይፈቀዳል ከሸሪያ ጋር የሚጋጭ ነገር የለውም ያው እዛ ሸሪያ የሚያውቁ ሰዎች አሉ የሚያጋጭ ነገር አለው የለውም ይፈቀዳል በቃ ስለዚህ ባህል የተባለ ነገር ሁሉ ማለት ነው ይፈቀዳል ምን ሲቀር ከሸሪዓው ጋር ሲጋጭ ሳሪፍ መጣ ይባላል ያኔ ቦታ ይለቃል እና በዚህ መልኩ ነው የምናየው ማለት ነው ስለዚህ ይሄን አፍዙ والأصل في عاداتنا الإباحة حتى يجي صارف الإباحة هنا من قواعد الدين قتلوا الخطأ الخطأ والإكراه والنسيان أسقطه معبودنا الرحمن لكن مع الإتلاف يثبت البدل خطأ ማለት ሰው ተሳስቶ የሰራው ስራ አልኢክራህ ማለት ሰው ተገዶ የሰራው ስራ ወንሲያን ሰው የረሳው ነገር ወንጀል የለበትም ለምሳሌ ኸጣ ማለት ተሳይ ተሳሳተ ማለት ነው። ተሳስቶ የሆነ ነገር ቢያደርግ ለምሳሌ አንድ ድንጋይ አለ ወደ ውጭ ወረውራለሁ ብሎ ሰው ላይ አረፈና ሰውየውን መጣው፣ ፈነከተው፣ አደማው። ወንጀል አለበት የለበትም እንላለን። ወንጀል አለበት የለበትም። ያዝልኝ ይችን ነገር አንድ ግንስ ሰውየውን አሳክም ይባላል። አያችሁ፣ ሰውየውን አሳክም ይባላል። እኔ አላ አላወኩም ሳላውቅ ነው እንትን ያልኩት እኮ ምን አለበት ስለ አውቀ ስላላደረገው ወንጀል የለብህም፣ ግን አሳክም ይባላል። ይሄ ነው ላኪን ማል ኢትላፍ ያጎደለው ያፈረሰው ነገር ካለ የስቡቱል በደል መተካት አለበት። ከዛንስ ይሄማ ሙሲባ ነው አላህ አጅሬን ይከፍለኛል ብሎ ይጽናናል ማለት ነው። እሱ መክፈል ካልቻለስ ቤተሰቦቹ ወይንም ቤተዘመዶቹ ቤተዘመዶቹ ቤተ እስከሌሉ በይተልማል ይከፍልበታል። በይተልማል የሙስሊሞች የገንዘብ አለም አዋጥተው ማን ነው ወይንም በዘካ የሚሰበሰብ ከምን በይተልማል ይባላል። ከዛ ወጭ ይደረግና ይሰጣል ማለት ነው። ወይ ይለምናል ሰውዬው ይለምናል ማለት እርዱኝ ብሎ ስለዚህ ይሄ ማለት ነው አሳክም አሳክም እንዴት ይባላል ተፋስቶና ይባላል ወንጀል ግን የለበትም አላህ ዘንድ ወል ኢክራህ ማለት ኢክራህ ተገዶ ማለት ነው ለምሳሌ ኸጣ ላይ እንሂድ ሰውየው በገዛ ውስጥ ራመድ ራመድ እያለ ቸኩሎ ሲሄድ እግሩ በእግሩ የሆነ እቃ ብርጭቆዎች ድቅቅ አደረገ ወይንም በጭንቅላቱ በትከሻው መጥቶ እንትን አለ። ያን ጊዜ ብርጭቆቹ ተሰባብረዋል። ሶሪ አላውቅም ብሎሳ ግን መክፈል አለበት። ቤቱ ይገባና ያ በላለም ዛሬ ሙስሊም ያ አላህ እንዶ ክፈለኝ ባወጣውም ገንዘብ ይላል። ያወጣውን ገንዘብ በአላህ ላይ ያደርጋል እንጂ ይከፍላል ነው። ወንጀል ግን የለበትም። ይሄ ነው አሁን ሸሪዓውን እንረዳለን በዚህ ይቅራህ ማለት ደግሞ ተገዶ ሰውየው የሆነ ነገር ይሰራል ለምሳሌ አስገድደውት ይህንን ምግብ ብላ ይሉታል የሰው ምግብ እኮ ነው ብላ አለበለዚያ ነገር ነው ይሉታል አንድ ኪሎ ሙዝ በላ ከአትክልት ሻጭ ላይ ከዛ በኋላ በይሽ አዝናለሁ በቃ ተገድጄ ነው የበላሁት ብሎ ዝም ብሎ አይሄድም መጥቶ የአንድ ኪሎ ሙዝ ዋጋ ስንት ነው ብሎ ይክፈል። አለበለዚያ ሰዎች ይደራጁና ሌላኛውን ያስገድዱታል። ከዛ ላይ ተገድጄ ነው የሰራሁት እያሉ ሰዎች ደግሞ ሌላ ሸር በር ይከፍታሉ። የለም እንዲህ ሸሪያው ዝግ ነው፣ ለሸር የሚመች አይደለም። ይክፈል። ተገዶ ነው አሁን ግን ይክፈል። ይሄ ነው ወንስ ያን ረስቶ ባሳለፈው ነገርም ወንጀል የለም። ለምሳሌ ረስቶ ሰላት አሳለፈ፣ ግን ረስቶ ያሳለፋትን ሰላት መተካት አለበት፣ በደል ቀባ ማውጣት አለበት። ለዚህ ነው አልኸጠኡ ወልክራሁ ወኒስያኑ አስቀጠሁ ማዕቡዱን አራህማኑ የኛ አምላካችን አራህማን ወንጀሉን ውድቅ አርጎታል ላኪን ማል ኢትላፊ ኢትላፍ ማለት ማጉደል በጎደለ ነገር ግን የስቡቱል በደል የስቡቱል በደል ማለት ምንድነው? መተካት ማለት ነው خير ስለዚህ ኢንሻአላህ ዛሬ እዚሁ ላይ እኔ ሰዓት ሄደብኝ ነገ ኢንሻአላህ ከተቻለ እንጨርሰዋለን ማለት ነው ነገ እኔ አላቅም እንግዲህ እኔ አልቀዋኢድ አልፍቅህያ የቀረሁበትን ቀናት እመርቀዋለሁ በእድሜ ማለት ነው እመርቀዋለሁ ሐቂቃውን ለመናገር ብዙ ነገሮች ግልጥልጥ ያሉልኝ ያን ጊዜ ግን ምን ብዬ ላስረዳ ነው እኔው አስተምሬ ደግሞ ስለ ደርሱ ደግሞ እኔው ማደናነቅ አለብኝ የለብኝም አያምርም ስለዚህ እስቲ አላህ ኸይሩን መንገድ ይግለጥልን ለማንኛውም እዚህ አቆማለሁ اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان وجعلنا من الراشدين اللهم فقهنا في الدين وعلمنا التأويل اللهم وفقنا لما فيه صلاحنا يا ذا الجلال والإكرام اللهم أصلحنا وأصلح شأننا اللهم اصلحنا وأصلح شأننا يا رب العالمين يا حي يا قيوم اللهم انصر الإسلام والمسلمين اللهم انصر المسلمين المظلومين في مشارق الأرض ومغاربها يا رب العالمين اللهم يا رب العالمين اللهم انصر المسلمين في مشارق الأرض ومغاربها يا حي يا قيوم يا حي يا قيوم يا حي يا قيوم اللهم وفقنا لما تحبه وترضاه وجنبنا عن كل ما تكرهه وتأباه اللهم اجعلنا متسابقين إلى الخيرات مجتنبين السيئات اللهم اصلحنا وأصلح أولادنا وأصلح أزواجنا يا ذا الجلال والإكرام يا حي يا قيوم اللهم انصر إخواننا المسجونين اللهم انصر إخواننا المسجونين اللهم انصر إخواننا المسجونين اللهم فك أسرهم اللهم فك أسرهم اللهم نجهم من عذاب السجن اللهم ثبتهم على الحق اللهم ثبتهم على الحق اللهم وحد بين كلماتهم اللهم وحد بين كلماتهم اللهم اجعلهم فائزين يا اللهم اجعلهم هداة مهديين يا رب العالمين يا حي يا قيوم اللهم احينا مسلمين وتوفنا مسلمين والحقنا بالصالحين اللهم اجمعنا في دار كرامتك في جناتك جنات النعيم اللهم صل وسلم وبارك على محمد وعلى اله واصحابه وآخر دعوانا الحمد لله رب العالمين والسلام عليكم ورحمة الله وبركاته